الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته ትናንትና የሶላተል ጀማዓ በተመለከተ ዋጅብ የሚሉ ዑለማዎች አሉ። እንዲሁም ሱነተ ሙአከዳ እንጂ ዋጅብ አይደለም የሚሉ አሉ። ዋናውና ትልቁ ነገር ያለው ሐዲሱ በጣም ደልሉ ጠንካራ የሆነ ወደ ዋጅብነት ኢማሙ አህመድ እስቲግላል ያደረጉት አለ ወደ ዋጅብነት ነው። ሁሉም ትንሽ ያለው አመለካከት ዝንባሌው ማለት ነው። ሶላተል ጀማዓን ማን ነበሩ ሸርጥ ለሲሐት ሶላት ያሉት? ሶላቱ ተቀባይነት ሊኖረው ዘንዳ በጀማዓ መስገድ አለበት ያሉት ማን ነበሩ? እብን ተይሚያ ለነዚህ ሰዎች ደግሞ በጣም ጠንካራ የሆነ ገደል አላቸው እንመለከታለን። ሐመምቱ ቀጥ ነው። ይሄን ቀርተ ነው አይደል? አቀድ ሐመምቱ እ እ የትን አደረስን? وعنه وعن ابي هريره وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتنا بلوان أدخلوا الصلاه አስቀሉ ሶላቲ ከሶላት ሁሉ እጅግ ከባዱና በጣም ከባዱ አለል ሙናፊቂን ለሙናፊቆች የሚከብዳቸው ሶላቱል ዒሻ የዒሻ ሶላትና ወሶላቱል ፈጅሪ የፈጅር የጧት የሱብሒ ሶላት ነው አሉ ነብዩ አለይሂ ሰላቱ ወሰላም። በእነዚህ በሁለት ወቅቶች ምክንያቱም በጣም ሽጉል የሚበዛባቸውና የሰው ልጅ የሚደክምባቸው ሰዓቶች ናቸው። ሱብሒ የሰው ልጅ ለአላህ መን ዩሂቡላህ አላህን በጣም የሚወድ ሰው እጅግ የሚወደውን እንቅልፍ ትቶ ወደ ሱብሒ ሶላቱ ይመጣል። ወላኪን አልሙናፊቂን ሶላታቸው ምን ነበር? ሙናፊቆች ማስመሰል ስለሆነ እስከዚህም ይዘነጋሉ፣ ሱብሒ ላይ ይዘናጋሉ። ዒሻም ሰው የሚደክምበት ሰዓት ነው። የዛም ጊዜ እንደዚሁ ጨለማ ስለነበረ በነብዩ ዘመን ደግሞ እንደዚህ መብራት የለም። ዙሁርና አስሩ ዒሻና መግሪቡ ወይንም ሱብሑ ተመሳሳይነት ያለበት ሰዓት ነው በአሁን ሰዓት። በዛን ጊዜ ግን ይሄ ጨለማ ሰዓት ነው። ምን ምን ዒሻና ሱብሒ ላይ ይፈጠራሉ፣ ችግር የለም። በሌላ ጊዜ ግን ይመጣሉ እና ነብዩ አለይሂ ሰላቱ ወሰላም በጣም የሚከብዳቸው ነገር ቢኖር የሱብሒ ሶላትና የኢሻ ሶላትን ብለዋል። ወለው ያዕለሙነ አያውቁም እንጂ ቢያውቁ ኖሮ ማፊሂማ እነዚህ ሁለት ጊዜያት ውስጥ ያለን ደረጃ ለአተውሁማ በመጡ ነበር፣ ሁለቱን ወቅቶች ይመጧቸው ነበር። ወለው ሐብወን እየዳፉ እንኳ ቢሆን ማለት ነው በእጃቸውና በጉልበታቸው ይመጡ ነበረ ይላሉ ነብዩ አለይሂ ሰላቱ ወሰላም። ውስጣቸው ያለውን ስር ቢያውቁት ኖሮ ግን አላወቁትም እንጂ ሐዲሱ ሙተፈቅ ላይ ነው። وعنه قال وعنه وعن ابي هريره አሁንም ከአቡ ሁረይራ ነው قال اتى النبي صلى الله عليه وسلم اتى النبي اتى النبي ብላችሁ ቁሩ اتى النبي صلى الله عليه وسلم ነብዩ ጋር መጣ ነብይ ያለው ኦብጀክት ነው ረጁሉን ይሄ ሳብጀክት ነው የሆነ ሰው መጣ አዕማ አንድ አዕማ ሰው መጣ አይናማ ሰው ማለት ነው ማነው እሱ አብደላህ እብኑ ኡሚ መክቱም ነው። ነብዩ ጋር አለይሂ ሰላቱ ወሰላም አተ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣ። ረጁሉን አዕማ አንድ አይናማ አይን ያልነበረው ሰውዬ መጣና ፈቃል እንዲህ አላቸው፣ ያ ረሱላላህ የአላህ መላክተኛ ሆይ አላቸው። እነሁ ጉዳዩ ይህን ይመስላል። ለይሰሊ ለኔ የለኝም ቃኢዱን የሚመራኝ የለም እስከ መስጂድ ድረስ የቁዱኒ የሚመራኝ ኢለል መስጂድ ወደ መስጂድ የሚመራኝ መሪ የለኝም። ቃኢድ መሪ ቃኢድ መሪ ወይንም ሹፌርም ይሆናል ቃኢድ ቃኢድ ሰያር ቃኢዱን መሪ የለኝም፣ የቁዱኒ የሚመራኝ ኢለል መስጂድ ወደ መስጂድ የሚመራኝ መሪ የለኝም ያ ረሱላላህ አላቸው። ፈረኸሰ ለሁ አብራሩለት። እንደ ይግራራልኛል አንደኛ አዕማነኝ ነው እውር ነኝ የሚመራኝ የለም። መንገዱ ላይ ደግሞ ሐዋሞች ይበዛሉ። ይህ ማለት እባቡ፣ ጊንጡ፣ የተለያየ ነገር ጉድጓድ አለ፣ ድንጋይ አለ፣ እንቅፋት አለ፣ ወንዝ አለ፣ ምን አለ። ይህን ሁሉ አቋርጬ ነው የምመጣው። መሪ የለኝም ያ ረሱላላህ ከሀሌ ሩኽሳ እንደው የሚያግራራ ትንሽ አስተያየት ይደረግልኛል አለና ጠየቃቸው። ነብዩ ምን አሉት? ፈረኸሰ ለሁ አግራሩለት። አይ ችግር የለም እዛው ስገድ አሉት። ፈለማ ወላ ደዓሁ ፈለማ ወላ ጀርባውን ሲሰጥ ወደ ቤቱ ሲመለስ ማለት ነው። ፈለማ ወላ ደዓሁ ነብዩ ጠሩት። ያ አሉት። ተመለሰ ፈቃል እንዲህ አሉት ነብዩ ካልተስማውን ኒዳ ለመሆኑ ጥሪ አዛን ትሰማለህን? ልሶላት ለሶላት ጥሪ ሲደረግላት ትሰማለህን? አሉት ቃለ ነዓም እንደታ አዎ ሰማለሁ አላቸው ቃል ፈአጂብ እንደዛ ከሆነ መልስ ስጥ አሉት ሀየ አለ ሶላህ ኑ ወደ ሶላት ተብሏል። መልስ መስጠት ማለት ወደ መስጊድ መሄድ ማለት ነው። ና ሶላቱን አሉ። ይችን ሐዲስ استدل بهذا الحديث الذين يجيبون الجماعة ጀማዓን ይወጅባል ያሉ ሰዎች ይህንን ደሊል አድርገውታል። ወለው ሩኽሶ ተርኩል ጀማዓ ሊረጁልን لرخص لهذا الرجل الأعمى الذي لا يستطيع أو لا يقدر أن يأتي إلى المسجد ጀማዓ ቢግራራ ኖሮ ወይንም ጀማዓ መተው ቢፈቀድ ኖሮ ለዚህ ሰውዬ ይፈቀድ ነበር። ስለዚህ አልጀማዓቱ ዋጅበቱን አው ፈርዱ አይነት ከማለት የደረሱት አንደኛ ደሊል አድርገው የተጠቀሙት ይሄን ሐዲስ ነው። ደግሞም ይሆናል ሌላ ምን ሐዲስ ነበር የተጠቀምነው? ነብዩ አለይሂ ሰላቱ ወሰላም ምንድን አሉ? ሶላት የተአኸሩን ሰዎች ለቀድ ሐመምቱ ብለውን አይደል የተናገሩት ለቀድ ሐመምቱ አን አሙረ ቢሐጠብን ፈዩሕተጠብ ፈአሙረ ፈዩአዘነ ቢሰላት ወአሙረ የኡም እናስ ብለው ሶላተል ጀማዓ የሚቀሩ ሰዎች ላይ ቤታቸውን እላያቸው ላይ ለማቃጠል አሰብኩኝ አሉት ነብዩ አለይሂ ሰላቱ ወሰላም። ይህን ማለታቸው አዛይ ከመሆናቸው ጋር የሰውን ልጅ ቤት በላዩ ላይ ማቃጠል ውስጥ እያለ ይሄ ዘግናኝ ድርጊት ነው። ይህንን ማሰባቸው ነብዩ ሶላተል ጀማዓ ዋጅብ ነው ወደ ማለት ድምዳሜ ይገፋፋና እና ሲደመር ይሄ ሐዲስ ሲደመር የአዕማው ሐዲስ ማለት ነው። አሁንም ሲደመር ነብዩ አለይሂ ሰላቱ ወሰላም ሶላተል አልጀማዓን ጦር ሜዳ ላይ እንኳን አልተውትም። አከፋፍሎ ሰሃቦቻቸውን ያስሰግዱ ነበር። እነዚህ ሁሉ ተደምረው በአንድ ላይ ወደ ዋጅብነት እነ ኢማሙ አህመድን ይረዷቸዋል ማለት ነው። ሶስቱ አይማዎች ግን ዋጅብ አይደለም፣ ሱነቱ ሙአከዳ። ይህንን እነሱ በምንድን ነው የሚተረጉሙት? አነ ሀዛ የዱሉ አላ አነ ሶላተል ጀማዓ ሱነቱ ሙአከዳ ወለይሰት ዋጅባ ዋጅብ ሳትሆን ሱነተ ሙአከዳነት ለማጠናከር ፈልገው እንጂ ነብዩ አለይሂ ሰላቱ ወሰላም ዋጅብ ስለሆነ አይደለም ይላሉ። ለማንኛውም ግን ወደ ዋጅብነት ነው። እንዳውም እሺ እንቀጥል። አተስማዑ ንዳ ጥሪ ትሰማለህ? ቢሶላት ለሶላት ጥሪ ሲደረግላት አዛን ሲደረግ ትሰማለህ? ቃለ ነዓም እንደታ ቃለ ፈአጅብ መልስ ስጥና ወደ መስጊድ አሉ። ያ አላህ رواه مسلم وعن ابن عباس رضي الله تعالى عنهما عن النبي صلى الله عليه وسلم قال النبي عليه الصلاة والسلام قال من سمع النداء أبي አዎ ዋጅብ ነው ማለት ያልመጣ ሰው ወንጀለኛ ነው ማለት ነው። سنة مؤكدة ነው ማለት ደግሞ ያልመጣ ሰው እንደ ዋጅቡ እንደ ሰው ሰውዬ አይሆንም። فرض العين ነው ሸርጡ ለሲሐቲ ሶላት ሶላቷ ተቀባይነት ልታገኝ ዘንዳ ጀማዓ ያስፈልጋታል ከተባለ ደግሞ ብቻውን dorm የሰገደ ሶላቱ مقبول አይደለም ማለት ነው። ያን የሚያስደው ሶስት ደረጃ ማለት ነው። እነ ኢብኑ ተይሚያ ይሄንኛውን ነው የተቀበሉት። ሸርጡ ለሲሐቲ ሶላት ሶላቱ አላህ ዘንድ ተቀባይነት ሊኖረው ዘንዳ የግድ ጀማዓ መስገድ አለበት። ሁለተኛም ጀማዓ ይሁን ሶስተኛም ጀማዓ ይሁን የመጀመሪያው ካልደረሰ ማለት ነው። ጀማዓ መኖር አለበት ካላጣ በስተቀር። ይሄንም ብለዋል እብኑ ተይሚያ። የሚያስኬድ ነገር አለ ሐዲስ አላቸው እናየዋለን። እንደውም ላሶላተ ነው የሚለው ይኸው ሰላት አሁን የምንቀረው ብቻ መንሰኒ አንጃአ አዛን የሰማ ሰው ፈለም የእቲ ካልመጣ ወደ መስጅድ ፈላ ሶላተ ለሁ ሶላት የለውም إلا من عذر ምክንያት ካለው በስተቀር እንጂ ሶላት የለውም ነው የሚለው فلا صلاة له ሶላት የለውም ሶላት አይወጅብም ያሉ ሰዎች فلا صلاة له ማለት أي ليس له صلاة كاملة ሙሉ ሶላት የለውም ማለት እንጂ ጭራሽ ሶላት የለውም ማለት አይደለም ብለዋል። ጀማዓ ዋጅብ አይደለም ያሉ ጀማዓ ዋጅብ ነው ያሉ አዎ ሙሉ በሙሉ ሶላት የለውም አንልም፣ ግን ወንጅሏል ይላሉ። ሶላት የለውም ያሉ ራሱን ነፍሱል ሐዲሱን የተቀበሉ ዛሂርያዎችን ይመስል ዛሂርያዎች ለምሳሌ በዚህ ነው የሄዱት። እነ ዳውድ ዛሂርይና እነ መሐመድ ብን ሐዝም የሚባሉ ዛሂርያዎች ይሏቸዋል። ዛሂርያዎች የሚባሉት በሐዲሱ በጥቅሱ ዛሂር በቃ ቀጥታ ዳይሬክት ነው የሚተረጉሙት። ፈላ ሶላተ ለሁ ተብሏል። ፈላ ሶላተ ለሁ የምን ድርድር ላ አሐዱኩም ከተባለ አያምንም አያምንም አያምንም። ነብዩ ሌላ አረብያ መጠቀም አቅፋቸው ምንድን ነው የሚለው ከሌላ ጋር ካላገናኘ ነው ዛሂርያዎች የሚባሉት እንደዚህ ነው። ዛሂርያ ሸህ አልባኒ አንድ ጊዜ ምን ይላሉ? ዛሂርያ በጣም የሚገርም አንድ የሚያስቅ አባባል አላቸው ይላሉ። ዛሂርያ በ direct ነው የሚተረጉመው። ለምሳሌ አሉ ሴት ልጅ ስትጠየቅ ለትዳር ህፃን ከሆነች ገና ያላገባች بكرا ከሆነች ምንድነው إذنها سكوتها ነው አይደል የሚለው ፈቃዷ ዝምታዋ ነው ተባለ። ዛሂርያዎች ምን አሉ? ታገቢዋለሽ ስትባል አዎ ካለች ኒካህ አይሆንም። ለምን ፈቃዷ ዝም ማለት ነው። ነብዩ እንዳሉት መሆን አለበት። ዛሂሪያዎች የሚባሉት እንደዚህ ይላሉ። አንድ የሚያስቅ አባባል ብለታል ዛሂሪያዎች እና መንሰኒ አንዳአ ጥሪን የሰማ ፈለሚእቲ ካልመጣ ወደ መስጊድ ፈላ ሶላተ ለሁ ሶላት የለውም ኢላ ሚን ዑዝሪን ምክንያት ኑሮት ከሆነ በስተቀር ምክንያት ያለው ከሆነ እንጂ ምክንያት ያለው በሽተኛ ሆኖ ሊመስል መምጣት ካጣ በአስተማሚ ሆኖ አደጋ የሚደርስበት ከሆነ ወይ የተለያየ ነገር ዑዝር ካለበት ብቻ ሶላቱ ሊሆን ይችላል። ሶላቱ ሊሆን ይችላል። አለበለዚያ አይሆንለትም። አለበለዚያ አይሆንለትም ነው አዕማው ሰውዬ ቃኢድ ጣው ቢቀር ሶላት አይሆንም። ሶላቱ ይሆናል ግን ወንጅሏል የሚል እንትን ዝቅተኛ ደረጃ ላይ እናመጣዋለን ማለት ነው። በእነሱ ሶላት ሶላት ተደውለን ይሄ ዑዝር ካለው ምክንያት አለው። እ ሀያ አምስት በጀማ መስገድ ብቻን ከምትሰግድ 25 ታገኛለህ። ሁለተኛ ጀማ መስገድ ከአንድ ጓደኛህም ጋር ስገድ። ጀማ አጣ ከክላስ ስትለቀቅ ትሰግዳለህ። ሶስቱን አራቱን ትሰግዳለህ። ችግር የለም። አ 25 እኮ ማለት ብቻን ከምትሰግድ በጀማ ሰገድከው ነው ማወዳደር ያለብህ። ብቻን ስትሰግድ የማታገኘውን ከሰው ጋር ከአንድም ጋርም ከሁለት ጋር ሰግደህ ግን 25 ታገኛለህ። ሁለተኛ ጀማ የለም። ማለት አሁን አጅሩ በአጅሩ ወቅት ላይ የተጀመረ ነው ሲባል አጅሩ ማለት የመጀመሪያ ጀማዓውን ያገኝ የመጀመሪያው ጀማዓ አንድ ከሰራ ይኖረዋል፣ አወለል ወቅት ይኖረዋል። ብዙ ነገር አለ፣ ያማከው ትሩፋት ብዙ ነገር አለ። ግን የጀማዓን አጅር ታገኛለህ። ከዛባ የጀማዓን አጅር ታገኛለህ። ይሄማ ከተባለ እኮ የመጀመሪያው ጀማዓ ካለፈ በኋላ ሁሉም ለየራሱ ይስኬድ ማለት እኮ ነው። ላ የታዳ መፍሁም ማለት እንችላለን ጀማዓ የመጀመሪያውን ካገኘ አወለል ወቅት ላይ ታገኛለህ፣ ኢማም ራሲብን ታገኛለህ ብዙ ጀማዓ ታገኛለህ። ብዙ ጥቅም አለው። ኋላ ጀማዓ ከሆነ ደግሞ አነስተኛ እንደራሱ ታገኛለህ። ወላኪን ብቻህን ከምትሰግድ በጀማዓ መስገድ ከአንድ ሰው ጋር መስገድ ራሱ አዝካለክ ምርጥ ሶላት ነው የሚሆነው። ከአንድ ሰው ጋር ራሱ መስገድ رواه ابن ماجه والدار قطني وابن حبان والحاكم እነዚህ ሁሉ ዘግበውታል ወኢስናዱ የዚህ ሐዲስ መሰ እንትኑ ሰንሰለቱ ወይንም ደግሞ አዘጋገቡ ማለት ነው። አላ ሸርጥ ሙስሊም በሙስሊም ሸርጥ ላይ ነው። የሙስሊም መስፈርት ተከትሎ ነው ዘጋቢዎቹ ራሱ በጣም ጠንካራ ሐዲስ ነው ማለት ነው። አላ ሸርጥ ቡኻሪ አላ ሸርጥ ሙስሊም የሚዘገብ ሐዲስ በጣም ጠንካራ ሐዲስ ነው። ሪጃሎቹ ወይንም ደግሞ መስፈርቱ ያን የጠበቀ ነው። ሰውየው እንደዚህ አድርጎ በዚህ ከዚህ ከዚህ ያዘ መሆን አለበት። ለምሳሌ ሰዎቹ ላይ ሸርጥ አለ። አንተ የምትዘግብለት ሰው በጣም ጠንካራ ድን ላይ ጠንካራ፣ እሱ የዘገበለት ሰው እንደዚሁ ጠንካራ። ያ የዘገበለት አቡ ሁረይራ ድረስ ቀጣይነት አላሸርጢ ሙስሊም ከሆነ ማሻአላህ ሐዲሱ ቀውይ ቀውይ ቀውይ የኩኑ ሑጃ ወኢስናዱ አላሸርጢ ሙስሊም ላኪን ረጀሐ ባዕድሁም ከፊል ሰዎች ራጅህ አድርገውታል፣ አመዝነዋል ወይም ደግሞ በአመዛኙ ወቅፈሁ ሐዲሱ መውቁፍ ነው ወደሚለው ሄደዋል። ሐዲሱ መውቁፍ ነው። መውቁፍ ነው ማለት እማን ላይ ቀጥቷል ማለት ነው። አብደላህ እብኑ አባስ ላይ የቀረ የአብደላህ እብኑ አባስ የራሳቸው ምስል እንጂ ከነብዩ የያዙት አይደለም ይላል ولكن الحديث صحيح نعم موثق ግልጽ ነው ነው ናም ጂሃድ ኡዝሪ አልሆነም ሌላ ምን ኡዝሪ ይሆናል ወላሂ ናም አሁን ራሱ ለሲሐት ሶላት አይ የጀማአን ትርፍ ለማጣት ላለማግኘት ለማግኘት ሳይሆን ሶላቷ ተቀባይነት ሊኖራት ዘንዳ ትንሽ ዙር መኖር አለበት። ሶላቱ ከጀማዓ ጎደሎ ሆኖ ተቀባይነት ይኖረዋል። እቺ ኡዝር መኖር ለምሳሌ አዕማው ሰውዬ ባይመጣ ሶላቱ ተቀባይነት አለ፣ ግን የጀማዓ መልጦታል። ጀማዓ የሚባል ኡዝር አልቀረለትም። የሲሐት ሶላት ጋር ስታያይዘው ማለት ነው እንጂ ኡዝር ያለበት ሰው ችግር የለም ባይመጣ ኡዝር ካለበት ነው ያንን አፍሶልያውን ለአለሁ ያንን አይቶ ነው ነብዩ አለይሂ ሰላቱ ወሰላም ላለመተው ሸዓረ ኢስላም ስለሆነ ጂሃድ ላይ እንኳ ቢሆን አንተውም ብለው ቀጥለውበታል። ይሄንን ሰዎች ማለት ነው የሙከቢራት ሰውት ዋጅብ አይሆንም እሱ የሙከቢራት ሰውት ሙከቢራት ሰውት ማለት እንትን የምንሰማው ማለት ነው በ speaker በ speaker የምንሰማው ርቀት ላይ ይሄ متعسر ነው እዛ ድረስ ሄደ አይወጅብበትም ችግር የለም በሱ የሆነ አይዙ ቅርብ ሆኖ መስጊድ ትሄዳል። የቅርብ መስጊድ ሳይሰማ የሩቁ መስጊድ ሊሰማ ይችላል። የሰማ እዛ ሄድ ማለት አይደለም። ራስ መስጊድ ትሄዳል። ችግር የለም። ሙከቢራቱ እኮ ትዝ ውስጥ ያስገባል። አዎ ብቻውን ሁጃ እኮ አይሆንም ይደመራል እንጂ ብቻውን ሁጃ ሆኖ የሌሎችን ሶላት ጧል ውስጥ ምን አ ሰላት ለሁ አዎ ያችን እኮ ይዘው ነው ይሄ ራሱ እኮ አንተ ረጃ ባዕደውን ወቅፎ አልክ እንጂ ሐዲሱ መውሱል ነው በሌላ ሐዲስ ወአየዚድ እብኒ አልአስወድ ከየዚድ እብን አልአስወድ የዚድ እብን አልአስወድ ማን ነው አቡ ጃቢር ሰው አስተዋኢ ይባላል አልአሚሪ ሐሊፍ ቁረይሽ የቁረይሾች ጥገኛ እነሱ ጋር ሰፍሮ የነበር ሰው ነው صحابي نزل الطائف طائف لا ينرى صحابي ነው له هذا الحديث الواحد فقط عند حديث ብቻ ነው የዘገበው رواه عنه ابن ابن جابر ጃቢር ዘግቦለታል ይቺ አንድ ሐዲስ ብቻ ናት ያለችው በቃ ለፈ ታሪክ አንድ ሐዲስ ብቻ ናት ይቺ ሐዲስ اللي ሰው ضعيف እንዳትሆን وعن يزيد بن الاسود صحابي ነው አንድ ሐዲስ ብቻ ነው የዘገበው وعن يزيد بن الاسود رضي الله تعالى عنه ታሪኩን አንድ ሐዲስ ብቻ የዘገበ ሰሐቢይ ማን ነው ይባል የዘይድ ብኑ ላሱድ ረዲየላሁ ተዓላ አንሁ ሰላ መዓ ረሱልላህ ሰለላሁ ዐለይሂ ወሰለም ከአላህ መላእክተኛ ጋር አንድ ቀን እንደሰገደ ይነግረናል። ምንን ሰላተ ሱብሂ የሱብሂን ሶላት አንድ ቀን ከነቢዩ ጋር ሰገድኩኝ አለ። ፈለማ ሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ በሰገዱ ጊዜ ልክ ቢሆን እንዳሰገዱ ማለት ነው። ኢዛሆ ዞር ሲሉ ነብዩ ቢረጁለይን ሁለት ሰዎችን አዩ። ለሚሶሊያ አልሰገዱም ሁለቱ ሰዎች አብረው አብረው አልሰገዱም። ከጀማዓው ራቅ ብለው አሉ። ኢዛሁ ተወር ሲሉ ነብዩ ካሰገዱ በኋላ ቢረጁለይ ሁለት ሰዎችን አዩ። ለሚፈልያ ያልሰገዱ ከጀማዓ ጋር ፈዳአ ቢሂማ አስጠሯቸው ነብዩ ኑ ኑ አሏቸው። ፈዳአ ቢሂማ ኑ ብለው ነብዩ ጠሯቸው መጡ። ፈጂአ ቢሂማ ይዘዋቸው መጡ። ሌሎች ሄዱና አመጧቸው ነብዩ ጋር ማለት ነው። ፈጂአ ተስመጡ ማለት ነው። ተመጡ ሌላ ሰው እንዳመጣቸው ተደረጉ። ፈጂአ ቢሂማ አመጧቸው ነብዩ ጋር ተርዑዱ ትንቀጠቀጣለች። ፈራኢሱሁማ የደረታቸው ይንቀጠቀጣል ፈርተው ማለት ነው። ፈራኢሳቸው ይንቀጠቀጣል። ፈቃለ ለሁማ በጣም ሰግተው ነው ምን ምን ልንባል ይሆን ነብዩ አስጠሩን ብለው ፈቃለ ለሁማ ነብዩ እንደኋላቸው ማመናአኩማ ማመናዐኩማ ምንድን ነው የከለከላችሁ? አንቱ ሶሊያ ማዓና እኛ ጋር ከመስገድ የከለከላችሁ ለመሆኑ ምንድን ነው ብለው ነብዩ ጠየቋቸው። ቃላ እንዲህ አሉ ሁለቱ ሰዎች ቀድ ሶለይና ኧረ ሰግደን ነው ፊ ሪሓሊና ቤታችን ሰግደን ያ ረሱላህ አሉ። ቃል ነብዩ እንዲህ አሏቸው ፈላ ተፈዓላ ካሁን በኋላ እንደዚህ እንዳታደርጉ ፈላ ተፈዓላ እንዳታደርጉ እንደዚህ ኢዛ ሰለይቱማ እንደው ከሰገዳችሁ ፊ ሪሓሊኩማ የአጋጣሚ ቤታችሁ ሰግዳችሁ ብትመጡም እንኳ ثم أدركتم الإمام ከዛ ኢማምን ካገኛችሁት ወለም ይሰሊ ሳይሰግድ ከደረሳችሁ መስጊድ ፈሶለያ ማዐሁ ከሱ ጋር አብራችሁ ስገዱ ፈኢነሃ ይህች አሁን የምትሰግዷት ሶላት ለኩማ ለእናንተ ናፊላ ሱና ትሆንላችኋለች አጅር አላችሁ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሄ ሐዲስ አለ፣ ሌላ የሙዓዝ ሐዲስ አለ። ሙዓዝ ሙዓዝ ብን ጀበል ነብዩ ጋር አለይሂ ሰላቱ ወሰላም ዒሻን መዲና መስጊድ ዋናው ትልቁ መስጊድ ይሰግድና ሰፈሩ ሄዶ ደግሞ የሰፈሩን ሰዎች ኢማም ሆኖ ያሰግድ ነበር። ስለዚህ ሱና ድጋሚ መስገዱ ሱና ይሆናል ማለት ነው። ወላኪን ራክዛ ምስኪን ነው። ዙሁርን ሁለት ጊዜ ከምንሰግድ ቀብልያና በዕልያው ምስኪን ነው። አፍሶል ራሱን ከመድገም ማለት ነው። ወላኪን እንደዚህ አለ ነብዩ አለይሂ ሰላቱ ወሰላም ምንድን ነው የከለከላቸው አላቸው። ቃላ ቀድ ሰለይና ሰግደን ነው ፊሪ ሐሊና በቤታችን ሰግደን ነው አሉ። እዛ ሰግደው ለደዕዋ ለመማር ለምን እየመጡ ነው? ነብዩ ሳይ ወይ ሰግደው አመልጦናል አልፎናል ምናምን ብለው ሊሆን ይችላል። እና ቃለ ነብዩ አባት ፊሪ ሐሊና ምን ማለት ነው? ፊሪ ሐሊና ሪሃል ቤት ውስጥ የሚሰገድበት እኮ ጊዜ አለ። እኔኛ ዝናብ ከዘነበ ጭቃ ከሆነ እንቀራለን። እንደውም በዝናብ ሰዓት መምጣቱ ጥሩ አይደለም ነው የሚሉት። ቢድዓ ነው ምናምን ነገር አለ። ዝናብ ምናምን ነገር ከሆነ ስንፍና አይደለም መቅረቱ በዛን ሰዓት። ሙአዚኑም ራሱ صلوا في رحالكم ማለት አለበት። ይሄ ማን ይሰማል? እዚህ dorm ያሉ ሰዎች ወሉ ፊሪሓሊኩም እዛው ቤታችሁ ስገዱ ይባላል በዝናብ ሰዓት። የአጋጣሚ በዝናብ ሰዓት መስኪ እዛው dorm አችን ሰግደን ስናይ ሰዓት ኧረ እስካሁን እኮ አይሰግድም አምስት ይቀረናል እንሂድ ከተባባል ጀማዓ ስንመጣ ኢማሙ ሳይሰግድ ተደረስ ምን እናደርጋለን? አብረን ጀማዓ እንሰግዳለን ድጋሚ። የትኛው ነው ፈርዱ? የትኛው ነው ሱና የሚሆነው? የመጀመሪያው ናት ፈርድ የምትሆነው። የአሁኑ ሱና ይሆንልናል። ያንኛውም ብቻችን ለብቻ ብንሰግደውም እንኳ አሶላቱ ልመቅቡላ ሊልፈርድ ለፈርዱ ተቀባይነት ያላት ያችኛይቱ ናት። ይሄንኛው ሱና ነው የሚሆነው ድጋሚ የምንሰግደው ሶላት። ስለዚህ እንደዚህ እንዳታደርጉ ብለዋል። አንድ ኢማም ደግሞ መጠየቅ አለበት። ሰዎች የማይሰግዱ ሰዎች ካሉ ለምንድን ያልሰገዳችሁ ጥያቄ አለ። ከዚህ የምንይዘው ማለት ነው። ከዚህ የምንይዘው አንድ ይሄ መልእክት አለ እና ነብዩ አለይሂ ሰላቱ ወሰለም ሲት እንድትሰራላችሁ ብለው ምን አላት አላደነባበሩ አላደነጋገሯቸው። በቃ መስገድ አለባችሁ እሺ ብለው ምክር ሰጧቸው ነብዩ አለይሂ ሰላቱ ወሰለም ወለም ዩሰሊ ካይሰግድ ኢማም ከደረሱ ፈሰለያ ስገዱ ማአሁ ከኢማማችሁ ጋር ስገዱ ፈኢና ይህች የምትሰግዷት ሶላት ለኩም ናፊላ ሱና ትሆንላችኋለች ብለዋል ነብዩ አለይሂ ሰላቱ ወሰላም። አንደኛ ጀማዓን ራሱ እንትንን ለመጠበቅ ይሆናል እንትንን ለመጠበቅ ቅሬታ እንዳይፈጠር ራሱ ለመጠበቅ ይጠቅማል ይላሉ። ጥሩ ነው። ረዋሁ አህመድ ወለፍዞ ቢድዕይ ካልሆነ ኢማሙ ረዋሁ አህመዱ ወለፍዞ ኢማሙ ቢድዒ ወይንም ደግሞ ፋሲቅ ከሆነ እዛን ጊዜ ዑለማዎች ፈትዋ ያደረጉበት ነገር ከሆነ ለብቻ ልትሰግድ ትችላለህ። ረዋሁ አህመድ ወለፍዞ አህመድ ዘግበውታል። ወለፍዞ አረፍተ ነገሩ ለሁ የአህመድ ነው ያዘጋገብ ወሰላሰቱ ሶስቱም ዘግበውታል። በተመሳሳይ መልኩ ግን አረፍተ ነገሩ አስተካኩ ተመሳሳይ ላይሆን ይችላል። መልእክቱ ግን ውስጥ ላይ ያለው መልእክት ተመሳሳይ ነው። ወሰሐሁ ትርሚዚ ወእብነ ሒባን ትርሚዚ ሐዲሱ ሶሒህ ነው ብለዋል። እብነ ሒባንም ሐዲሱ በጣም ሶሒህ ነው ብለዋል። ግልጽ ነው ያህል ግልጽ ነው እ እ ዙሁሩን አራት ዙሁር አድርጎ ነው የሚሰግደው። እቤት ሰግደህ መጣ። ስትመጣ ሁለተኛው ረካ ላይ ኢማሙን አገኘው። ሁለት የቀረውን ረካ አብረህ ስገድና ሁለቱን ኋላ ታመጣለህ። ዙሁር ራሱ አብረህ ኢማም ጋር የሚሰግደው ሙሉ ሁሉ መሆን አለበት። ራሱ ሶላት ሱና ነውና መቁረጥ ይችላል ነው። ምን ሱና ይሆንለታል፣ ሱና ይሆንለታል። ፈርድን በጀማዓ እንደሰገደ ሰው አይሆንለትም። እስቲ ግን የሚሰግዳት ሶላት አጀር አለው፣ ሱና ይሆንለታል። ፈኢነሃ ለኩም ናፊላ ተጨማሪ ሱና ትሆንላችኋለች ብለዋል። የጀማዓውን አጅር ያገኛሉ። እ ምን ጀማዓ ሶላት ዋጅብ አይደለም ለማለት ደሊል ሊሆን ይችላል አይደል? አዎ ሊሆን ይችላል ሊሆን ይችላል። ወላኪን አንደኛ እነዚህ ሰዎች ምናቸው ነው? የመጀመሪያቸው ነው። ከአሁን በፊት አያውቁም ማለት ነው። አንድ ወይም ደግሞ የአጋጣሚ ቅድም እንዳልኩ በዝናብ ወደ ኋላ ቀርተህ ሰግደው ስትመጣ ይሆናል አጋጣሚ ማለት ነው። ታወጣዋለህ። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ما شاء الله አሁን የምትከታተሉት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የሚገራርሙ ልጆች አሉ ስለ እነማ ጁዒለ ልኢማሙ ኢማም የተደረገው ኢማም መጀመሪያ የተቋቋመው ሊዩእተመ ቢህ እንዲከተሉት ነው። ኢማም እንዲከተሉት ነው የተመደበው። እነማ ጁዒለ ልኢማሙ ኢማም የተደረገው ኢማም የተመደበው መጀመሪያ ሊዩእተመ ቢህ እንዲከተሉት ነው። እሱ አስከታይ ነው፣ ሌሎች ተከታይ ናቸው። ይህ መስፈርት ራሱ እንትን መጣስ የለበትም አካሄዱን ማለት ነው። ስለዚህ ፈኢዛ ከበረ ኢማሙ አላሁ አክበር ሲል ፈከቢሩ እናንተም ከብሩ ወላቱ ከብሩ እንዳትከብሩ ሐታ ይከብረ እሱ አላህ አክበር ብሎ እስከሚከብር ድረስ እንዳትከብሩ አሉ ነብዩ አለይሂ ሰላቱ ወሰላም። ተክቢረተ ኢህራም ላይ ብንቀድመው ኢማሙን ሶላት ይበላሻል። ሶላት ይበላሻል። direct ሶላት ውስጥ አልገባም ሰውዬ ሶላት ይበላሽበታል። ከዛም በኋላ አብሮ መስገዱ مأموم ሆኖ በተክቢረተ ኢህራም ኢማሙ الله أكبر ከማለቱ በፊት الله أكبر ብሎ እሱ ከቀደመው ሶላት ይበላሻል። ላ ተንዓቂድ ሶላት አይሆንም። ሶላት ውስጥ ከገባ በኋላ ደግሞ አብሮ እየተጓዘ እያለ ኢማሙን እየቀደመ ወደፊት የሚሄድ ከሆነ ወይ ከኢማሙ በኋላ አንድ ፈርድ ውስጥ ገብቶ ወደ ሁለተኛው ፈርድ እስከሚሄድ ከዘገየ የዚህም ጊዜ ሶላቱ ይበላሻል የሚላሉ ኢማም አህመድ ይመስል ሌሎች ደግሞ አይ ጥሩ ስራ አልሰራም ወይንም ደግሞ መጥፎ ስራ ነው ይባላል፣ ሐራም ነገር ሰርቷል ይባላል እንጂ ሶላቱ አይበላሽም ይላሉ። ولكن ሐዲሱን ከተመለከት ነው የአንድ ሰው ያንድ مأموم ሶላት ኢማሙን ቀድሞት ከሄደ ወይንም ከኢማሙ ኋላ የሆነ ርቀት ከቆየ ሶላቱ ይበላሻል። ለምን? إنما جعل الإمام ليؤتم به ኢማም የተመደበው መጀመሪያ ሰዎች እንዲከተሉት ስለሆነ አይው مأموم ሁናችሁ ስትሰግዱ ኢማሙ ሩኩ ውስጥ ከገባ ኢማሙ ሩኩ ውስጥ الله أكبر አለና ሩኩ ወረደ። ከሩኩ ከመነሳቱ በፊት ድረሱበት ይዘው ፋቲሃ እንኳን እየቀራች ቢሆን አቋርጡና ድረሱበት። ፋቲሃ ያለ ፋቲሃ ሶላት አይቻልም እየተባለ ፋቲሃን መቁረጥ ከተፈለገ ምንድነው ማለት ነው? ኦ በጣም ከበድ ያለ ነገር ኢማሙ ከአንድ ሩክን ውስጥ ገብቶ ወደ ሌላ ሩክን ከመምጣቱ በፊት እዛው አለበት ድረሱ። ከገባ በኋላ ግቡ፣ ከወጣ በኋላ ውጡ። በየሩኩ በየአርካን ሩክን ውስጥ ማለት ነው። በእያንዳንዱ ሩክን ውስጥ ከገባ በኋላ ግቡ፣ ከወጣ በኋላ ውጡ። ከመግባቱ በፊት አትግቡ፣ ከመውጣቱም በፊት አትውጡ። ምክንያቱም ኢማሙን መከታተል ነው ያለበት። እኩል ቢንቀሳቀስ ፋቲሃንም አብሮ ይቀራል። አላሁ አክበር አብሮ እኔ አላህ አብሮ እንደዚህ ቢሆን ይችላል። ይሄ ተራ ጥሩ አይደለም። ጀማዓው ላይ የሆነ ተጽዕኖ ያሳድርበታል ይባላል እንጂ ሶላት ይበላሻል አይባልም ይላሉ ዑለማዎች። መቅደምና ወደ ኋላ መዘግየት ግን ሶላቱ ይበላሻል የሚሉ አሉ። ደግሞ የሚመስለውም ከደሊል በኩል ጠንካራው እነማ ጁዒለ ኢማሙ ሊዩተመ ቢ ኢማም መጀመሪያ የተደረገው ሰዎች እንዲከተሉት ነው። ፈኢዛ ከበረ አላሁ አክበር ሲሉ ፈከቢሩ አላሁ አክበር ብላችሁ እናንተም አህርሙ። ፈአታ አተዕቂልያ ትባላለች። አተዕቂልያ ማለት ቅደም ተከተልን ማስያዝ ማለት ነው። ፈኢዛ ከበረ አላሁ አክበር ሲል ፈከቢሩ እናንተም ከሱ በኋላ ማለት ነው አላሁ አክበር በሉ። ወላ ትከቢሩ እንዳትከብሩ መጀመሪያ ፈኢዛ ከበረ ፈከቢሩ ራሱ ፈአታ አተዕቂልያ ታጅዘን ነበር ወላኪን ነብዩ ተእኪድ ለማድረግ ነው። እንዳትከብሩ ሐታ ይከብረ እሱ አላሁ አክበር ከማለቱ በፊት ቀድማቸው አላሁ አክበር ብላችሁ ሩኩ ወይም ወደ ስጁድ እንዳትወርዱ። ይሄ እንደገና በፖዚቲቭ ያጸደቁትን በኔጌቲቭ እንደገና አጠናከሩት መልሰው እንዳታደርጉ እንደዚህ ብለው ይሄ ተእኪድ ነው እንጂ የመጀመሪያው ራሱ መልእክት አለው። ፈኢዛ ከበረ እሱ አላሁ አክበር ሲሉ ፈከቢሩ ፈአ ፈአት ተእኪድያ ብያቸዋለሁ። ከሱ በኋላ ثم كبروا انتم بعد ማለት ነው። ወላ ተከቢሩ አላህ አክበር ብላችሁ እንዳትገቡ። تكبيرة الإحرام የሚሆን ሌላው የሚሆን تكبيرة الإحرام ላይ ሁሉም አለ ሁሉም ተስማምቷል። ከቀደመ ሶላቱ ይበላሻል የሚለው أكثر العلماء ተቀብለውታል። تكبيرة الإحرام ላይ ከቀደመ ከ تكبيرة الإحرام ውስጥ ውጭ ባሉት ግን ኢማሙን ቢቀድመው ሶላቱ ይበላሻል የሚሉት የተወሰኑ ዑለማዎች ይበላሻል ይላሉ። የተወሰኑ ደግሞ እቦታው ይመለስና እንደገና ይከተል ብለዋል። እንደገና ይከተል። ለምሳሌ الله أكبر ብለህ ሩኩ አደረግ ኢማሙ እስካሁን ሩቁ አላደረገም። አንዳንድ ጊዜ ደግሞ የሚከሰታለ። ለምሳሌ ኢማሙ ስጁድ ሲቆይብን የተነሳ መስሎን الله أكبر ና ስናይ ገና ስጁድ እንዳደረገ ነው ተመለስ እዛው እዛው ስጁድ ተመለስ እንጂ ቁጭ ብለን እንዳጠብቀው ከኢማሙ ኋላ ነው መነሳት ያለው። ይሄ ብዙ ጊዜ ይከተታል አጋጥሞናል ሁላችንም ማለት ነው። ኢማሙ ከስጁድ ከመነሳቱ በፊት ወይ የሆነ ነገር እንሰማለን፣ ጩኸት የሚመስል ነገር የተነሳ መስሎን ቁጭ ስናይ ገና ኢማሙም ስጁድ ላይ ናቸው። ተመልሰን ስጁዳችን እንመለሳለን ማለት ነው። ወኢዛ ረካ ሩኩ ካደረገ ፈርከዑ ተከተላችሁት ሩኩ አድርጉ። አብራችሁ ሳይሆን ተከተላችሁት እሱ ካደረገ በኋላ ወላ ተርከዑ አደራ ሩኩ እንዳታደርጉ ሐታ ይርካ እሱ ሩኩ እስከሚያደርግ ድረስ እናንተ ቀድማችሁ እንዳታደርጉ። ወኢዛ ቃለ ካለ ሰሚ አላሁ ሊመን ሐሚዳ ሰሚ አላሁ ሊመን ሐሚዳ ካለ ፈቁሉ እናንተ በሉ አላሁመ ጌታዬ ሆይ ረበና ለከል ሐምዱ ለአንተ ምስጋና ይገባህ የሚለውን በሉ። ይህን إذا وإذا قال إذا قال الإمام سمع الله لمن حمده فقولوا اللهم ربنا لك الحمد በሉ። እዚህ ላይ ለይተውታል። ኢማሙ ሰሚ አላህ ሊመን ሐሚዳ ሲል መእሙሞች ምንድነው የሚጠበቅባቸው? ረበና ወለከል ሐምድ አለው ነው ማለት ያለባቸው አሉ። ዑለማዎችን ብንመለከት ሰሚ አላህ ሊመን ሐሚዳ ረበና ወለከል ሐምድ ሁለቱንም ኢማም ማለት ይችላል። ሁለቱንም ብቻውን የሚሰግድ ሰው ማለት ይችላል። ሁለቱንም ግን መእሙም ላይ ኺላፍ አለ በይነል ዑለማ ተባባል። ሰሚ አላህ ሊመን ሐሚዳ ረበና ወለከል ሐምድ የሚለውን ነብዩ ብለዋል። ነብዩ ብለውታል ሰለላሁ ዐለይሂ ወሰለም። ሰሚ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ብለዋል ነብዩ። ሀዳ ሐዲሱን ሳቢት አለ ነብዩ ብለዋል። ኢማን ይላል ማለት ነው። ሁለቱን አንድ ላይ መእሙምም እንትን ሙንፈሪድን ብቻውን የሚሰግድም ሰው ይለዋል ሰሚ አላህ ልመን ሐሚዳ ረበና ወለከል ሐምድ ይላል። መእሙም ላይ ስንመጣ ግን ኢማሙ ሰሚ አላህ ልመን ሐሚዳ ካለ መእሙሙ ረበና ወለከል ሐምድ ብቻ ነው ማለት ያለበት ብለዋል። ሌሎች ኢማሙ ኢማሙ ሻፊዒ አይ ሰሚ አላህ ልመን ሐሚዳ ረበና ወለከል ሐምድ ማለት ይችላል። ለምን ነብዩ አለይሂ ሰላቱ ወሰለም ሰሚ አላህ ሊመን ሐሚዳ ረበና ወለከል ሐምድ ብለው ከተጠቀሙ በኋላ ሶሉ ከማራአይቱሙኒ ኡሰሊ አሰጋገደን አይታችሁ ስገዱ ብለዋል። ከዚህ ሀሳባቸው ላይ የምንይዘው ነብዩ ሰሚ አላህ ሊመን ሐሚዳ ረበና ወለከል ሐምድ ካሉ መእሙምን ማለት ይችላል ብለዋል። ሻፊዒይ ማለት ነው። ኢማሙ ሻፊዒይ ይህንን ብለዋል። መእሙም ይችላል። ሌሎች ደግሞ አአ አይቻልም ማለት استدلوا بهذا الحديث ይህን ሐዲስ ሌላ አድርገው ነው የተጠቀሙት። አይቻልም መእሙም ربنا ولك الحمد ብቻ እንጂ سمع الله لمن حمده ማለት አይችልም የሚሉት ይህንን ያህል سمع الله لمن حمده ባለ ጊዜ ኢማም فقولوا በሉ اللهم ربنا ولك الحمد በሉ አሉ። ለመእሙሞቹ ትእዛዝ ነው። ወኢዛ ሰጀደ ስጁድ ሲያደርግ فاسجدوا እናንተም ተከተላችሁ ስጁድ አድርጉ። ولا تسجدوا حتى يسجد ስጁድ እስከሚያደርግ ድረስ እናንተ ቀድማችሁ ስጁድ እንዳታደርጉ። ወኢዛ ሰላ ቃኢመን ቁሞ ካሰገደ ፈሰሉ ቂያመን ቆማችሁ ተከተሉ። ወኢዛ ሰላ ቃዒደን ቁጭ ብሎ ካሰገደ ፈሰሉ ቁዑደን አጅመዒን ሁላችሁም ቁጭ ብላችሁ ተከተሉት ብለዋል። ነብዩ አለይሂ ሰላቱ ወሰለም ረዋሁ አቡ ዳውድ ወሀዛ ለፍዞ አቡ ዳውድ ዘግቦታል። ይህ የሱ አገላለጽ ነው። ወአስሉሁ የዚህ ሐዲስ መሰረቱ ወይንም አሳቡ ማለት ነው። የዚህ ሐዲስ መሰረቱ ፊ ሶሒሐይ ቡኻሪና ሙስሊም ውስጥ አለ ይህ ሐዲስ ማለት ነው። በዚህ ላይ እነ ኢማሙ አህመድ ምን ይላሉ? ኢማመን ራቲብ ከሆነ ይላሉ። ኢማመን ራቲብ ቋሚ አሰጋጅ ማለት ነው። ቋሚ ኢማም ከሆነ እሱ ቁሞ ካሰገደ ቁማችሁ ስገዱ ቁጭ ብሎ በሚያሰግድበት ሰዓት ደግሞ ቁማችሁን መከተል ትችላላችሁ፣ ቁጭ ብላችሁ سنة وندبا መከተል ትችላላችሁ ብለዋል። ኢማም ራፊድ ከሆነ ይህንን ኢማሙ አህመድ ናቸው አሉ። ኢማሙ ሻፊዒ ደግሞ ሙጥለቀን የለም የሚሉት የለም እንዴ ቁጭ ያለ ሰው መጀመሪያ ተቀምጦ የሚሰግድ ሰው ተቀምጦ ኢማም መሆን የሚችለው ለተቀማጮች ብቻ ነው። በሽተኛ ከሆነ በሽተኞችን ብቻ ነው ማስገደድ አለበት ይላሉ። እሺ ለምሳሌ አንድ ሰው ኢማም ራቲባችን ሶላት ውስጥ እያለ ራሱን አዞረው። ራሱን ሲያዞረው ቁጭ አለ። የዛን ጊዜ ምን ማድረግ እንችላለን ማለት ነው? ውጁበን ቁመን ነው የምንጨርሰው። ለምን ስንጀምር በቂያም ስለጀመር ነው። በሶላቱ መካከል ላይ ራሱን አዞረውና ቁጭ አለና የዛን ጊዜ ቁመን ነው የምንከተለው። ነብዩ አለይሂ ሰላቱ ወሰላም ሲመራ በመውቲ በታመሙበት ሰዓት ቁጭ ብለው ሌላው ቁሞ ከኋላ ተከትለዋቸዋል። ነብዩ ቁጭ ብለው አስገድደዋል። ከኋላ ሰው ሁሉ ተከትሏቸው ማለት ነው። ሰሃባው ሁሉ ተባባል። ቁጭ ብሎ ከጀመረ ቁጭ ብሎ ከጀመረ እኛም ቁጭ ብለን ተከትለን መስገድ ይቻላል። ወለው ኩና ቃዲሪና አለል ቂያም መቆምን ብንችልም እንኳን ይቻላል። ለምን እነማ ጁዒለ ኢማሙ ሊዩተመ ቢህ ቁጭ ብሎ ካሰገደ ቁጭ ነው ማለት ያለብን ማለት ነው። ጥሩ ነው ነው ዋጅብ ነው እያሉ አይደለም። ገባችኋል? ኢማሙ ኢማም ራቲብ ሆኖ ቁጭ ብሎ የሚያስቸግር ከሆነ ቁጭ ብለን መከተል እንችላለን። ቁመን መከተል እንችላለን። ችግር የለም፣ እንችላለን። አቋርጧሚ ይላል። አዎ ፋቲሃ እየቀራ እያለ ኢማሙ ወለዷሊን አለ። አንተ ሄደነ ሲራጠል ሙስተቂም ላይ ደርሳል። ሄደነ ሲራጠል ሙስተቂም በልና አሚን ሲራጠል ለዚነ አንዓምተ ዐለይሂም ወላ ትቀጥላለህ። ተጓልተናል አይደል? ሁለቱም ይቻላል። ኢማሙ ቁሞ ካሰገደ ኢማም ቁሞ ካስተገደ نعم ይሄ ነው አሱሉም ይሄ ነው። ኢማም ቁሞ ካሰገደ ቁመን እንሰግዳለን። ኢማሙ ቁጭ ብሎ ካሰገደ ነው ሁለት አይነት ቁመንም እንከተለዋለን፣ ቁጭ ብሎ መከተል በሱናነት እንከተለዋለን ማለት ነው። ለምን ለማሟላት ነው በሱናነት ነብዩ በትዕዛዝ ይሄንን አምጥተዋል። በድርጊት ግን እሳቸው አሟቸው ሲያስተገዱ ቁጭ ብለው ሲያሰግዱ ነብዩ ከኋላ የነበሩ ሰሃባ ሁሉ ቁሟል። ስለዚህ ቁጭ ያለ ኢማም ኢማሙ ከተቀመጠ ከኋላ ያሉት መእሙሞች መቀመጥ አለባቸው የሚል ድምዳሜ ላይ እንዳደርሱ ነው ይሄንን የምነግራችሁ እንጂ ኢማም ተቀምጦ የሚያስገድድ ከሆነ ቁጭ ብለን መቀመጥ እንትን መስገድ አለ ወይንም ደግሞ ቁመን መከተልም ይቻላል። ችግር የለም። ምን እ አሀ የሆነ እንደ እንትን አታራሱ ቢመረግን ይርጃ ዘዋል ይወገድለታል የሚል በሽታ ካለበት አታ ራስ ምታት እንደዚህ ካዞሮ ነው እንጂ ዝም ብሎ ከተቀመጠማ መቀመጥ ነው መከልከል እኮ ነው መከልከል ፈይለን ተስተጥ ፈይለን የስተጠዕ ነው እንጂ ፈይን ስተጣዕማ ፈዋጅቡን አለ ግድ ነው እኮ በዛን ሰዓት ግን እኛ ራስ ምታት አሟላ እንለው ከተቀመጠ መከተል አሁን ኢማም ፋሰን ከተባለ በኋላ ቁርአን እሱ ሲመስረት የሚዘገጅበት ትንሽ ይችላል። ቁርአን ፋቲሃ አንድ ቀጥ ቁርአን ሲነሽ የሆነ ከሱ ከሱን ፋቲሃ ከሱ ቁርአን እና ፋቲሃ ይቻላል ይቻላል Thank you. አዎ አለ። ያን እኮ ሁለቱንም አድርገዋል። ደግሞ ምን አለ መሰላችሁ አኺር ሶላት የመጨረሻዋ የነብዩ ሶላት የሞቱበት በሽታ ላይ ነው። አይሻ እንደውም የዘገበችው ምንድነው አቡበከር እያሰገደ እያለ ነብዩ መጡ። ነብዩ አለይሂ ሰላቱ ወሰለም መጡና የት ገቡ? አቡበከር አጠገብ ከጎን በኩል ገቡ። አቡበከር ቆሞ ከኋላ ያሉት መእሙሞች አቡበክርን ይከተላሉ። አቡበክር የነብዩን ሶላት ይከተላል። ነብዩ ደግሞ ቁጭ ብለው ነው ሲያስገድዱ የነበረ። ስለዚህ አኺረል ዑሙር ላይ ነው። አኺረል ዑሙር ላይ ከተደረገ ደግሞ ኢማም ቁጭ ብሎ መእሙሞች ቁመው ይቻላል ማለት ነው። የሚያጨቃጭቀው እሱ ስለሆነ ዋና ይሄ ነው። ሌላው አያጨቃጭቅም። ኢማም ቁሞ ሲያስገድድ ቆመን እንከተላለን። ኢማም ተቀምጦ ሲያስገድድ መቀመጥ ነው ያለብን ወይስ መቆም ነው ያለብን? ቆሞም ይቻላል፣ ተቀምጦም ይቻላል። ለሁለቱም ደግሞ ሐዲስ አለ። ግጭት የለም ማለት ነው። ሁለቱም ሐዲስ አለ። አልገባችሁም ያልኳችሁ ጥያቄ የምታስነሳው ምንድነው? ኢማሙ በተቀመጠ ጊዜ መቆም ይቻላል ወይ ለመእሙሞች የሚለው ጥያቄ ብቻ ነው ያለው ጥያቄ። ከዛ ውጭ ያለውማ ይሄ ሁሉ ተነግሯል እኮ ኢማም ከተቀመጠ ተቀመጡ፣ ኢማም ከቆመ ቆሙ፣ ይሄ ተነግሯል። ኢማም ተቀምጦ መቆም ይቻላል? ይሄን የምጠይቀው ኢማም ተቀምጦ ኢማም ተቀምጦ መቆም ይቻላል? ነዓም ይቻላል። ነብዩ አሰግደዋል። እንደውም ፊ አኺር ልዑምር ነው ያሰገዱ። ሰሃቦች ቁመው አቡበክር ቁመው ነብዩ አለይሂ ሰላቱ ወሰላም ተቀምጠው አሰግደዋል። ገብታችኋል? የምነሳውን ጥያቄ ይሄ ነው። ወይዳ ሶላ ቃኢመን ቆሞ ከሆነ የሚያሰግደው ፈሶሉ ቂያመን ቁማችሁ ተከተሉ። ወይዳ ሶላ ቃኢደን ቁጭ ካለ ፈሶሉ ቁዑደን አጅማዒን ሁላችሁም ቁጭ ብላችሁ ተከተሉ። በዋጅብነት አይደለም ማለት ነው ይሄ የምትይዙት ኢማም ተቀምጦ ሲያሰግድ ካልተቀመጠን ሶላታችን ባጢል ነው። እነመጁ ኢለል ኢማሙ ሊዩተም ነቢ የሚለውን አምጥተን ሶላቱ ባጢል ነው እሱ ከተቀመጠ ካልተቀመጥን እንዳክሉ። ለዚህ መረጃው የቱ ነው? ነብዩ ቁጭ ብለው ሰሃቦች ቁመው ተከትለዋልና። በቃ ለዓለ هذا واضح ግልጽ ነው አይደል? وعن ابي سعيد الخدري رضي الله تعالى عنه ከአባ ሰዒድ الخدري የተዘገበ ሐዲስ ነው። እነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም ራአ ተመለከቱ في أصحابه ሰሃቦቻቸው ላይ تأخرا ወደ ማፈግፈግን አዩ فقال እንዳሉ ነብዩ አለይሂ ሰላቱ ወሰላም ተቀደሙ እዛ ጠጋ በሉ ግቡ ሶፋ አስተካክሏል ፈአቲሙ ፈአተሙ ቢ ተከተሉኝ እኔን وليأتم بكم እናንተን ይከተል من بعدكم ከእናንተ በኋላ ያለው ደግሞ እናንተን እያየ ይከተላል ነብዩ አለይሂ ሰላቱ ወሰላም ወደ ሲያፈገፍጉ እንደ ሙሉ ጠጋ ጠጋ በሉ ሶፍ ሰላሙል ሶፍ ብሉት አሉ ነብዩ አለይሂ ሰላቱ ወሰለም። ለአስሐቢ ተአኹረን ወደ ሲያፈገፍጉ ሲያዩዋቸው ተከለፈ ወበዕደ ሱፍ ሶላ ከአንሁም ተአኸሩ አኒል ቁርቢ ወድኑ ሚንህ ማለት ነው። ጠጋ ጠጋ በሉ አሉ። ፈቃል ተቀደሙ፣ ቀረብ ቀረብ በሉ፣ ኑ ወደፊት አሏቸው እና ፈእተሙኒ ፈእተሙ ፊ ፈእተሙ ፊ እኔን ተከተሉኝ እናንተ ወሊእተመ ቢኩም እናንተን ደግሞ ይከተል መን ባዕደኩም ከእናንተ በኋላ ያለው ይህም ብዙ ሲምባጥ ይደረግለታል። አንድ ኢማም ኢማሙን ስንከተለው ወይ ድምጹን መስማት አለብን ወይ ደግሞ መእሙሞችን ማየት አለብን። ኢማሙን ባናየውም እንኳ ማለት ነው። ወይ ድምጹን መስማት አለብን ወይ መእሙሞችን ማየት አለብን። መካከል ላይ እነ ረጅም መሳፋ እንዳይገባ ባህር ምናምን የሆነ ነገር መካከል ላይ ከገባ ድምጹን ቢሰማ ቢያየውም እንኳ አይሆንም ይላሉ። ከጀማዓ ቁጥጥር ውጭ ወጥቷል የሚባል እዚህ መካከል ላይ የሆነ ባህር ቢኖር ማዶ ላይ በስፒከር ብንሰማው አይቻልም ነው የሚሉት። ለምሳሌ አልዑለማ ሚን ሀዛ ከዚህ በመነሳት ዑለማዎች ላ የጁዙ አልጀማአቱ ወራ አልሚዝያ ወተልፋዝ ይላሉ። ከሬዲዮ ስርጭት ጀርባና ከቴሌቪዥን ጀርባ ሆኖ ሰዑድ መከተል አይፈቀድም። ድምፅ ብትሰማ እንኳን ቅጥበት ውስጥ ልዩነት እኮ የለም፣ ልዩነት የለም ማለት ሩኩ ሲያደርጉ ሩኩ ታደርጋለህ፣ ሰሚ አላህ ሲሉ ሰሚ አላህ የተቀዳ አይደለም። ሙባሸረተን የሚተላለፍ ከሆነ ማለት ነው። ቢሆንም እንኳ አይቻልም። አይቻልም። ኢማሙን ማየት አለብን ወይም ደግሞ ድምፁን መስማት አለብን። መእሙሞችን ማየት አለብን ወይ የኢማሙን ድምፅ መስማት አለብን። ነብዩ አለይሂ ሰላቱ ወሰላም ሁሉም እኔን ይከተል አይደለም ያሉት እናንተ ከፊት ያላችሁት እኔን ተከተሉ፣ ከኋላ ያለ ደግሞ እናንተን ይከተል ብለዋል። ከኋላ ዋርካው ስር ያሉ ሶፍ ፊት ለፊታቸው ያለውን ሶስት እንጂ ኢማሙ ምን እንደሚሰራ የሚያውቁት ፊት ለፊታቸው ባሉት ሶፍ ነው። ስለዚህ ሶፈታኒ ፈሳኒ ሶስት ፈራሪ ሶስት ፈሳሊስን ነው ማለት ነው። የተራራቀ ከሆነ ሞልቷለች። እሱ በጣም እንትን ስለሞላ ስለሆነ ችግር የለም ነው ማለት በጣም ተስፋፍቶ ስለሆነ ያለው ህዝብ ሞልቶ ስለሆነ ያለው ይቻላል ነው የሚሉት። ሀታ ከኢማም በፊት መቀደም ዙሪያ በኢማሙ ልትቀድመው ትችላለህ። አለበለዚያ ከኋላ ነው ሙእሚን መሆን ያለበት ከኋላ ነው። ከፊት ለፊት የምትሆንበት ጊዜ አጋጣሚ አለ ማለት ነው። ኢማሙ መካከል ላይ ይሆናል፣ ዙሪያውን ትሆናለህ። ሰው ከጠበ እንትን ከጠበበ ደግሞ ድምፁን እንደ ሙከቢራት በኤፍኤም ይለቃሉ። እንደ ሙከቢራት አድርገው ነው የሚጠቀሙት። እቤት ሆነህ ግን እሱን መከተል አትችልም። እዛው አካባቢ ላይ ሆነህ ነው እዛው አካባቢ ኤፍኤሙ ሙከቢራት ሰው ትበለው እስኪ ቅርብ ነው። እዛው አካባቢ ላይ ሆነ። አይ በኤስኤም መከተል ከቻልኩ ብለህ አንዱ አወሊያ ሆኖ ስታዲየም አይከተልም ማለት ነው። ኤስኤም እየሰማ አላህ ኩን ተፈልፈ እ የኢማሙን ድምፅ ወይ መእሙኑን ማየት አለብን። ይሄ እኮ ጀማዓ እዚህ ቦታ ላይ ተጠንቀቁ እኮ የምንባባለው እኮ በዚህ ነው። ላይ ግን ሰውን እንጃ ምንም እንትን መስና የለውም። አይ ማለት እኔ ቅራት የሚቀራው ብቻ እየሰማ ይሁን አላቅም እንጂ ደግሞ ቅራት የምንቀራው ራሱ እንመጣለን። እዚህ ላይ በጣም ጀማ ውዝግብ ይፈጠርብናል። እናንተ ደግሞ አይ ብዙ ጊዜ አለመፈጠሩን አይደለም ማየት ያለባችሁ። ከተፈጠረ አንድ ሶላት ለምን ትባክ? ብዙውን ጊዜ ኢማሙን ኢማሙን የምንሰማ ከሆነ ማሻአላ ኢማሙን የምንሰማው ከሆነ ኢማሙን የምንሰማው ከሆነ ኢማሙን እየሰማ ነው ራሱ ምን ማወቅ መቻል አለብን? የእንትኑን ከአርካን አርካን ሲንቀሳቀስ እምን ውስጥ ነው አሁን ያለው የሚለውን ነገር ማወቅ አለብን። እዚህ ተሸሁደል አወል ካለቀ በቃ ዝብርቅርቁ ነው የሚወጣው። አንድ ተሸሁደል አወል ስህተት ከፈጠረ ኢማሙ አለቀለት። እዚህ ስንሰግድ ማለት እዛ ከሆነ ግን ሲነሱ እናያቸዋለን ከኋላ። እዚህ ከሚሰግድ ሰው አወለ ሰፍ እዚህ ከሚሰግድ ሰው ዋርካው ስር ያለ ልጅ ይሻላል። ምክንያቱም ሶላቱን በጥንቃቄ ይጨርሰዋል። ሶላቱን በጥንቃቄ መእሙን ያል ኢማሙ ራሱ እንትን ተሽሁደል አወል ሚስ አድርጎ ቢነሳ ያውቃል እሱ አብሮት ይነሳል። እዚህ ግን ተህያን ቀራና ሰሚ አላህ ሊመን ሐሚዳ ስንል ነው የምናውቀው። የዛን ሰዓት ውዝግብ ይፈጠራል ብዙ ጊዜ። ሙበልግ ሙበልግን ናው እንደ ስፒከሩ ማለት ነው። መብራት በሌለ ጊዜ ሙበልግን ትሰማለህ። እንደ ኢማሙ ይቆጠራል። የሶላት ትራፊክ ማለት የለም አልተገኘም። አልተገኘም። ሙበሊግ እዛው ሶላት ውስጥ ያለ ሰው ነው ሙበሊግ ያለ ይቻላል። ምን ችግር አለ? አይ ያው ሙበሊግ እንትን ተክቢራውን እንትን መተው አለበት እንጂ ኢማም ምድር ላይ ሆኖ እስከ 20 30 40ኛው ፎቅ ብትወጣም ችግር የለም። ምንም አይደለም። ዋናው ይሰማ ብቻ ዋናው ይሰማ ችግር የለም እና ርቀት መካከል ላይ የሆነ መጋረጃ ምናምን ነገር መፈጠር የለበትም ይላሉ ኢማሙ ሻፊዒ መሰል ከፉቃዎች ወላኪን መእሙሞችን የምታይ ከሆነ ድምጽ የምትሰማ ከሆነ ችግር የለም ለምሳሌ ሐረም ውስጥ ከኋላ ወይንም ሶስተኛው ፎቅ ላይ የሚሰግደው ሱደስን የት እንዳለ ያውቅም ድምፁን ብቻ ነው የሚሰማው ዙሪያውን ነው አንተ በአንድ ጊዜ ሶስት ከሶስት ሚሊዮን ህዝብ ሊሰግድ እኮ ይችላል የጧፈል ኢፋዳው ጊዜ ከአረፋ ከንትን ከሚና ሲመለሱ ማለት ነው። የዒዱ ቀን አስረኛው ቀን ያ ሁሉ ጭንቅንቅ ተፈጥሮ የት እንደሆነ ኢማሙ አያውቁም። ስፒከር ብቻ ነው የሚሰሙት። ግን የለም ፎቅም ላይ ይሁን ምድርም ላይ Thank you. አይ ዲስታንስ መካከል ላይ መግባት የለበትም ርቀት እነ ነውዬ አሁን ያሉት ምንድነው ራሱ ጦሬ አንድ አውራ ጎዳና መካከል ላይ ካለ ሶላት ጀማዓ አይሆንም ነው የሚለው ኢማሙና መእሙሙ መካከል ላይ እንደዚህ ሰፊ ጎዳና ካለ ከመእሙምነት አለመውጣት ያንኛው ኢማም ይሄኛው መእሙም አይሆንም አልተግባባንም ግልጽ ነው وعن زيد بن ثابت رضي الله تعالى عنه قال احتجر رسول الله صلى الله عليه وسلم أي اتخذ حجرة مالته احتجر رسول الله صلى الله عليه وسلم ነብዩ የሆነ ጎጆ ነገር ያዙ ሁጅረተን ሁጅራ ጎጆ ነገር አዘጋጁ እህተጀረ ማለት አዘጋጁ ማለት ነው ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አዘጋጁ ምን ሁጅረተን የተወሰነች ክብ የሆነች ጎጆ አዘጋጁ ሙኸሰፈተል ክፍል class ነገር ማለት ነው። ሙኸሰፋ ማለት በእንትን በሳጠራ ማለት ነው። ሙኸሰፋ ማለት በሰሌን እንደዚህ ከበቡና በመካከል ላይ ሶላታቸውን ጀመሩ። ነብዩ አለይሂ ሰላቱ ወሰለም እህተጀረ እህተጀረ ማለት አይተኸደ ሁጅረተን ማለት ነው። ነብዩ ያዙ ሰሩ ሁጅረተን የሆነች ጎጆ ሙኸሰፋ ከሳጠራ የሆነች ጎጆ ሰሩና ተሰላፊያ ውስጧ ሶላት ሰገዱ ነብዩ فتتبع إليه رجال ሰዎች ነብዩን ተከተሏቸው እዛ ውስጥ እያሉ ማለት ነው። ድምጻቸውን እየሰሙ ሳያያቸው ጎጆ የአጋጣሚ ቅያም ላይ ሊያዩዋቸው ይችላሉ። ሱጁድ ላይ ግን አያያቸው። ስለዚህ ሳያዩ ምናምን መከተል ይቻላል የሚለውን ከዚህ ደሊል ተጠቅመውታል። وجاءوا يصلون መጡ ሰዎች فتتبع إليه رجال ሰዎች ተፈላፈሉ ወይንም ደግሞ ተከታተሉ ማለት ነው። ሪጃል ፈተተበዐ ኢለይ ነብዩን ተከታተሏቸው رجال የሆኑ ሶላትን አፋቂ ሰሐቢዎች አሉ። ነብዩን ተከታተሉና وجاءوا መጡ يصلون بصلاته በነብዩ ሶላት መስገድ ጀመሩ። አልሐዲስ ሐዲሱ ይቀጥላል። ወዚህ እዛው ሐዲስ ውስጥ እንዳሏቸው أفضل صلاة المرء አሏቸው። እናንተ ሰዎች ማሻአላ ጉጉታችሁ ለጀማዓ በጣም ደስ ይላል። ግን አንድ ነገር ልንገራችሁ አሉ። አፍዶሉ ሶላቲል መር'i የአንድ ሰው ሶላት በላጭ የሚሆንለት ሲበይቲ እቤቱ ነው ኢለል መክቱባ ዋጅብ ሶላት ሲቀር አሉ ነብዩ አለይሂ ሰላቱ ወሰላም ከአምስት ወቅት ሶላት ውጭ ያሉት እቤት ውስጥ ቢሰገዱ ጥሩ ነው እንትን ቤታችሁን ወላ ተተኺዱ ቡዩተኩም ቁቡራ ቤቶቻችሁን መቃብር አድርጋችሁ አስተያዙ ስገዱባቸው ብለዋል ነብዩ አለይሂ ሰላቱ ወሰላም بعدية العشاء في البيت بعدية المغرب في البيت آه قبلية الصبح في البيت ሌሎችም ሱናዎች እንደዚሁ አፍቶሉ እንደዛ ሲሆን ነው አሉና ነብዩ መከሯቸው ሐዲሱ ሙተፈቅ አለህ ተባከነ በሱና ሶላት ጀማዓ አለ ማለት وعن جابر رضي الله تعالى عنه قال صلى معاذ معاذ صلى معاذ معاذ سجد سجد بأصحابه ሰዎቹን ህዝቦቹን አሰገደ ባልደረቦቹን አልዒሻ ዒሻእን አሰገዳቸው ፈጠወለ አለይህም በጣም አስረዘመባቸው በቀራት ጀምሮ ማለት ነው ሰላ ሙዓዝ መጀመሪያ መዲና ሰግዶ ነው የሚሄደው ያው መዲና ጫፍ ላይ ነው እነሱ ያሉት። የመዲናው መስጊድ ዋናው ነብዩ መስጊድ መስጊድ ንቡዋ ነበው ይመጣና አብሮ ይሰግድና ለኢሻ ቤተሰቦቹ ጋር ሰፈሩ ይሄዳል። ሰፈሩ ሲሄድ የሰፈሩ አሰጋጅ ደግሞ እሱ ነው። በጣም አለማቸው ስለሆነ ማለት ነው። እውቀት ላይ እሱ የተሻለ ስለሆነ እሱ ነው ኢማማቸው ይጠብቁታል፣ ኢማማቸው እስከሚመጣ። ከዛም በኋላ እዛ ሲሄድ ኢሻን ያሰግዳል። እዚህ ሰግዶታል እሱ ሰላ ሙዓዝን ሙዓዝ አሰገደ በአስሐቢ የራሱን ሰዎች አሰገዳቸው የሰፈሩን ሰዎች አለሻ ኢሻን አሰገዳቸውና ፈጠወለ አለይህም በጣም አስረዘመባቸው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም እንደውም ወቀሳ ወቅሰዋል ይባላል። እነዛ የእሱ መእሙሞች በጣም አዛ ሆነናል፣ አዛ ተደርቀናል እያስረዘመብን በጣም ተቸግረናል ያ ረሱላህ ብለው ለነብዩ ወቀሳ አቀረቡና ነብዩ አስጠሩና እንዳሉ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አሉ አቱሪዱ ትፈልጋለህ ታስባለህን አንተኩነ አንተኩነ ያ ሙዓዝ አንተ ሙዓዝ መሆን ትፈልጋለህ ፈታነን ፈታኝ መሆን ትፈልጋለህ ሰዎችን تفهموش ناس يقولوا دي سلمنا أقرب تابز قلاك شو أتريد أن تكون يا معز أنت معز مهم تفلق الله فتان فتانا سويت سن فتان مهم تفلق الله فتانا وفكفات مالتهم إذا أمنت الناس كهم بوالا سويت سن ستنرى فترى عندك بالشمس وضحاها والشمس وضحاها رمز وسبيح اسم ربك الأعلى سبيح اسم ربك الأعلى وقرأ باسم ربك يا رسول الله አጠር ያለ እየነገሩናል። የራሱ ነው ወለይሊ ኢዛ የግሳ የመሳሰሉትን እየቀራህ አስተግዳቸው አሉ ነብዩ አለይሂ ሰላቱ ወሰለም። ሐዲሱ ሙተፈቅ አለይህ ነው። ወለፍዙ ለሙስሊም አረፍተ ነገሩ አገላለጹ የሙስሊም ነው፣ ግን ሐዲሱ በሐሳቡ ላይ ሐዲሱ ሙተፈቅ አለይህ ነው። ኢዘን አለል ኢማም አዩኸፊፈ አለል ሙእሚኒን መእሙሚን ለእነሱ ቀለል አድርጎ ማስተገድ አለበት ማለት ነው። በጣም ማስረዘም የለበትም። ይሄ አንደኛ ፊትና ነው። ሰዎች ከጀማዓ እሱ ያስረዝማል እያሉ ሊርቁ ይችላሉ። ወላኪን መያዝ ያለብን ነገር አለ። ረጅም ማለት እኛ እንደምንቀረው አይደለም። ሀታ ራሱ አሁን ሱራ ውስጥ ገብተው አንድ ገጽ ነው የሚቀሩት አይደል? አንድ ገጽ ራሱ ላይ ቀረ አራት፣ አምስት፣ ስድስት መስመር ሊቀሩ ይችላሉ። ያ ራሱ ያንቀጠቅጠናል። ይሄ የኛ ድክመት እንጂ ሌላ አይደለም። ይሄን አይደለም ማስረዘም ማለት ይሄ አይደለም። ይሄ እኛ የምንሰግደው አይደለም ማስረዘም ማለት ያንኛው በቀራም የጀመረባቸው እንዴ ካልቆሙ ነው አስቡት። ሱቤህ ላይ ደግሞ ረዘም ይላል ሶላት። ሱቤህ ላይ ረዘም ይላል። ረጅም ማለት እኛ የምናስበው አይደለም። ረጅም ማለት እኛ የምናድርገው አይደለም። አንዳንድ ሰው በፋቲሃ ብቻ ቢያቀልለት የሚፈልግ እንፈልጋለን አይደል? በፋቲሃ ቁል ወላህ እና ቁል አውዙ እንትን እና አጠይና ወልዓስሪ አጠራ አጠራ ያሉትን ማለት ረዘም ያሉ እንትኖችን ይቀራል ሰው ዋና አይሻ